ሶስተኛ ሱረቱ አሁን ከቤት አስራ ሁለተኛ ልደሳ ወሊያሕሚሉና ላ ሁለት ከአስራ ሶስት እሱን ደርሱን መጨረሰናል። ግን አስተምህሮቱን እንዲያው እስከ አስራ ሶስት ያለውን ደርሱን መለስ ብለን እንፈልገ አንደኛ ከስምንት እስከ አስራ ያሉትን ምታዋቸው ከስምንት እስከ አስራ ሶስት ያሉትን አንቀጾች ስንመለከቱ ምን ያሳያል? ምን ምን ተምረናል? ራሳቸውን ለመፈለግ ሞክሩና አንደኛው በወላጆች ላይ ያለ አላህ ስብሓንሁ ወተላ ወላጆችን በተመለከተ የሰጠን የጣለብን ኃላፊነት ምን እንደሆነ በግልጽ ቁርአን አስቀምጧል። ምን ብሎ ወወሰይነ ልኢንሳን አመርና ቀضይና ከለፍና ምናምን አይደለም ያለው ወሰይና ነው አደራ ብለናል በሚል ተበጅ ማለቱን ተናግሯል። በሌላ ቦታ መልካም የሚሰሩ ሰዎችን ከነቢያቶች ጋር አላህ ስብሓነሁ ወተዓላ ጀነት ሊያስገባ ቃል ገብቷል። والذين آمنوا وعملوا الصالحات لندخل لندخلنهم في الصالحين في الصالحين معناه مع الصالحين ከሷሊሆች ጋር እንዲህ ያደረጉትን ጀነት አስገባለሁ ብሎ አላህ ስብሓነሁ ወተዓላ ቃል መግባቱን አይተናል። ሙናፊቆችና ንፍቅና የሚባለን ተግባር ጭራሽ ከኢስላም ጋር ሊገናኝ የማይገባው ተግባር መሆኑን በግልጽ አውግዟል አላህ ምን ብሎ ወሚን ናስ መን የቁሉ አመና ቢላህ ፈኢዛ ኡዝየ ፊላህ ጀዓለ ፊትነተ ናስ ከአዛቢላህ ብሎ ሙናፊቆች ባህሪያቸው የአላህ ስብሓነሁ ወተዓላን ቁጣና የሰዎችን ቁጣ እኩል ማየት እንዲሁም አንዳንድ ጊዜ የሰዎችን ይበልጥ ፈርተው ኢስላምን መሸጥና ማስመታት እንደሆነ በግልጽ ያሳያል። አራተኛው በያኑ ማካን ካነ ዐለይህ ጉላቱ ልኩፍሪ ፊ መካ ምን አልዑትዊ ወጡግያን ከሃዲያን ከሃዲያን መካ የነበሩ ከሃዲያን በእስላም ላይ የነበራቸው ደባ በሙስሊሞች ላይ ሲሰሩት ይፈጽሙት የነበሩት ግፍ ምን እንደሚመስል በግልጽ አሳይቶናል። من سن سنة سيئة فعليه وزرها ووزر من عمل بها بلو نبي عليه الصلاة والسلام عند ያስቀመጡት መሰረታዊ አስተምሮት ህግ አለ። ለመጥፎ በር የከፈተ ሰው የዚያን ዋጋ ያገኛል። ሰውየው አይቀነስበትም። ግን ለምሳሌ ሰው መግደልን ያስተማረ ሰው ሰው በተገደለ ዛሬ የትም ሀገር የሚሞተው ሰው ያህል እንደገደለ ይቆጠራል። ሰውዬ የመጀመሪያ ሰው የገደለ ሰውዬ በአለም ላይ የሚሞቱት ሰዎችን ያህል ይቀጣል። ጀዛኩም ላ ር ስለዚህ ሱረቱ አንከቡት ከስምንት እስከ አስራ ሶስት ያሉትን አንቀጾች ነው እያነበብን ያለ ነው እንግዲህ ትናንት ማህናውን አብራችሁ ካልተከታተላችሁት ዛሬ አስተምህሮቱን ነው እያየን ያለ ነውና አብራችሁ ተከታተሉት ከሚቀጥለው ከአስራ አራቱ በኋላ ያለውን አብራችሁ ትከታተላላችሁ መን ነቢዩ አለይሂ ሰላቱ ወሰላም በወጥ የሆነ የሰው ልጆች ሁላቸውም ሊያውቁት የሚገባ የሰው ልጆች በየትኛውም ቦታ ላይ ሆነው በመርሆነት ሊይዙት የሚገባ ህግ አስቀምጠዋል። ምን ብለው መን ሰነ ሱነተን ሐሰነተን ፈለሁ አጅሩሃ ወአጅሩ መን አሚለ ቢሃ ኢላ የውም ልቅያማ ومن سن سنة سيئة فعليه وزرها ووزر من عمل بها ኢላ የውሚል ቂያማ ለመጥፎ ነገር አርአያ የሆነ መጥፎን ያስተማረ መጥፎን የጀመረ ሰው ያ መጥፎ እስከ ተካሄደ ድረስ በሱ ምክንያት በሱ በጀመረው የሚሰራው ወንጀልን ያህል መጥፎ ጀማሪው ሁልጊዜ ይቀጣል። ጥሩ ነገር የጀመረ ጥሩ ነገር ያሳየ ጥሩ ነገር አርአያ ሆኖ የሄደ ደግሞ እንደዚሁ ጥሩ ነገር የሰሩት ሰዎች የሱን አራያ ተከትለው የሰሩት ሰዎች የሚያገኙትን ኸይር ያህል ለሱ ይጻፍለታል የሚለውን በትክክል እናያለን ከዚህ ቁርአን ላይ ነቢዩም አለይሂ ሰላቱ ወሰላም ፊል ሐዲስ ሰሒህ በትክክል ይህንኑ ተናግረዋል መን ሰነ ሱነተን ሐሰነተን በሚል ማለት ነው ከዚህ በመቀጠል የነቢዩላህ ኑሕን አለይሂ ሰላም ታሪክ ነው የምናየው የነብዩላህ ኑህ ታሪክ የነብዩላህ ኑህ ታሪክ ምን እንደሚመስል እናያለን እንደገና የነብዩላህ ኑህ ታሪክ በተለያየ ቦታዎች ታይቷል ዛሬም እንዲሁ የተሞላ ጎደል የተወሰኑትን ነገሮች እናያለን ወለቀድ አርሰልና ኑሐን ኢላ ቀውሚሂ አላህ ስብሓንሁ ወተዓላ ምን ይለናል ኑህን ወደ ህዝቦቹ ላክ ነው ፈለቢሰ ፊህም ህዝቦቹ ውስጥ ቆዩ ኖሩ አልፈ ሰነትን አንድ ሺህ ዓመት አልፈ ሰና አንድ ሺህ ዓመት ነው ህዝባቸው ፊት የተቀመጡት ኢላ ከምሲና ዓማ አምሳ ዓመት ሲቀር አምሳ ዓመት የጎደለው ዘጠኝ መቶ አምሳ ዓመት አሳለፉ ህዝባቸው ጋር فاخذهم الطوفان እና ምን ሆነ እነሱ አላመኑም ተሰላችሁ ነብዩ ዱዓ አደረጉ ኢኒ መግሉቡን ፈንተሲር እንግዲህ ተሸንፍ ያለው አልቻልኩም ያው የቀጠርከኝን ቀነ ቀጠሮ ድሉን እጠብቃለሁ ካንተ አሉት ወዲያው አለ ምን አለ አላህ ففتحنا أبواب السماء بماء منهمر وفجرنا الأرض عيونا فالتقى الماء على أمر قد قدر ሰማዩ ተቀደደ ምድሩ ፈነዳ፣ አንድ ላይ ተገናኘ። ከዚህ እንግዲህ ሁሉ አሁን የምታዩት ጋራ በሙሉ አረብ ደሴት ላይ አረቡ አካባቢ ላይ ያለው ጋራ በሙሉ በውሃ ተሸፈነና ከጋራዎች በላይ ሆኖ ህዝቡ ውስጥ ቀረ። ኑህ አለይሂ ሰላም አካባቢያቸው ሊሆን የሚችለው ከዚሁ አካባቢ ነው የሚሆነው። ብዙም ይርቅ አይመስልም። ከዚያ በኋላ መንጣለል ጀመሩ ይሄ እንደ ጅዳ ምናምን የሚባለው ሀገር ሁሉ እኮ ውሃ ሆኖ ማለት ነው فاخذهم الطوفان ማዕበሉ ሸፈናቸው ማዕበሉ ያዛቸውና ወሁም ዛሊሙን እነሱ ግፈኞች እንደሆኑ ራሳቸውን እንደበደሉ ካፊር እንደሆኑ መጣባቸው የሚገርመው ፈአንጀይናሁ አስሓብ ሰፊና እሳቸውንና የመርከብ ባለቤቶችን መርከብ ውስጥ የነበሩትን ፍጡሮች ነፃ ናቸው። ወጀዓልናሃ መርከቧን አደረግናት አየተን ሊልዓለሚን ከዚያ በኋላ ታሪኩን እየሰማ ለሚታዘብ ሁሉ የዓለም ህዝብ ተአምር አደረግናት አወጣናትና ጁዲ ላይ ቁጭ አረግናት እስካሁን ድረስ ሰዎች እየሄዱ ያዋታል ይባላል فلبث فيهم أي مكث يدعوهم إلى عبادة الله سبحانه وتعالى نوح عليه السلام الله سبحانه وتعالى تجزوا ጣዖቶቻቸውን አቁሙ ጣዖቶቹ ደግሞ መሻይኾች ናቸው የመሻይኾች መቃብር ነው لا تذرن آلهتكم ولا تذرن ودا ولا سواعا ወላ የቁተ ወየዑቀ ወነስራ እነዚህ አምስት አማልክቶች አስላቸው መሻይክ ነበሩ ሪጃልን እነዚህ አምስቱ አማልክቶች መጀመሪያ አስላቸው ብን አባስ እንደሚሉት ሪጃለን ሳሊሒን ነበሩ ጥሩ ሰዎች ነበሩ ምን ማለት ነው ሻሃሊ ጎንደር ሸህ ገታ ኑር ሁሴን ሻሰን በቱል ማር ዘነብ ነበሩ እንደማለት አይደል ነው የእናንተ ሲነካ ይሄ እረ ጣውትነት እንዴት አሃ የእነሱም ልጆች ቢሰሙ የእኛ አባቶች እንዴት ጣውት ይሆናሉ ነው የሚሉት ጣውት ማለት እኮ የሆነ ነገር ተነስቶ የሚናገር የሚጠፈጥፍ ያለ የሚቀጣ ምናምን ማለት አይደለም እኒህ ሰዎች አስላቸው ሲናገሩ ሪጃል ሳሊሒን ነበሩ፣ ዓቢዶች ነበሩ፣ ዓሊሞች ነበሩ። ህዝቡን ሲያስተምሩ ነበር። ህዝቡን ሲያስተምሩ ቆይተው ሲሞቱ ሰይጣን እነሱ ርክክን ስላደረጉት የእነሱን ልጆች ሊበቀል ቃል ገብቷል። ከአባታችን አደም ጀምሮ አንተ ብታመልጠኝ ልጆች አያመልጡኝም ነው ያላቸው። ይሄው ልጆቹ በየቦታው እያንበረከከ የሚገርፋቸው የእሳቸው ልጆች አይደል? አደምን ለመበቀል አንተን እኮ ነው የሚመታው አንተን ነው የሚያጠመው እነዚህ ሰዎች ህዝቦቻቸው እኒህ ሰዎች እንዲያከብሩ ነው ያደረጉት ሸኾቻቸው እንደው ቢያንስ ቢያንስ ትውልዳችሁ እንዳይረሳቸው የሆነ ሀውልት መሰራት አለበት አላቸው ሀውልቶቹ እንዲሰሩ አደረጉ ለምሳሌ እኔ መቼም ሌሎች ቦታ እንኳን አልহামዱሊላህ አልተሰራ ገታ አካባቢ ያለው ገታ አካባቢ ያለው አንበሳው የኋላ ኋላ ሸገታ ማለት አንበሳ ነበሩ ሰው አይደሉም ይባልና አስሉ ሸገታ አንበሳ ይመስሉ ነበር ለማለት ነው ወይስ የአንበሳ ስዕል አላጅ ምን ለማለት ነው ጀግና ለማለት ታዲያ ሰው ይበልጣል እኮ ከአንበሳ ይሄ የተደረገው ስዕል በጣም አስቀያሚ ነው ይፍረስ ተብሎ የተወሰኑ ዑለማዎች ፈትዋ ሰጥተው ከተነሳ በኋላ እንደገና ተቆርቋሪ ተብሎ የመቃብር ተቆርቋሪዎች አሉ። የመቃብር መብት አስከባሪዎች የማን ነው? የመቃብር ተንከባካቢ ኮሚቴ አለ። በህይወት ያለውን ሼክ ያቃጥላሉ፣ የሞተን ሼክ ደግሞ ያነዱበታል። ሼህ ወሊ ረህመቱላሂ አለይ የሀገራችን ሰው ስንኖር ያነደናል፣ ስንሞት ያነድብናል አሉ። ይሄ ሁሉ እንግዲህ ሻሊ ጎንደር ኪታባቸውን ብታዩ የጎንደር ሰው እንዴት እንዳሰከናቸው እርር ትክን ነው የሚሉት እንደው በግልጽ ቋንቋ መናገር ከምዷቸው ይመስለኛል የሚያስቀጣ ሆኖ በሆነ በአሽሙር ነገር ተናግረው ተናግረው አረበኛ በጣም የሚያውቁ ሰዎች ካልሆኑ በስተቀር እንደኛ ያለ ጀማሪ አይገባው የሆነ አንዳንድ ቦታ መንደሩ ሲጠሩ ነው እኔ እንኳን የገባኝ የዚህ አካባቢ የማውቀው መንደር ጠራ ሲያረጉ እንዲህ ማለታቸው ነው እያልኩ ሌላውማ ጭራሽ አንዳንዱ አይገባም ገዳም ያው ምን ያህል ስቃይ እንደደረሰባቸው የማር ዘነብም ታሪክ እውነት የሆነ እንደሆነ ከጎጃም ተሰደው እስከሚሄዱ ድረስ ነው የሚባለው አገር መኖር አልችል ብለው። ከዚያ በኋላ ግን ሰው ቀይ እያረደ ጥቁር እየነጭ እየገበረ ይኖራል። ልክ የእነዚህን የአምስት ሰዎች ታሪክ እንደዚህ ነው የመጣው። ባይሆን ኢብሊስ ብዙ ታግሷል ነው የሚባለው። አንዱ ትውልድ ሰውነታቸውን የሚያቅ ህዝብ አንድም እስከማይኖር ድረስ ታግሶ ቆየ ይላሉ። ጭራሽ ያውቃላ ስራው እሱ ስለሆነ መጥፋታቸውን ሲያውቅ ስለነሱ ሰውነት የማያውቅ ሰው ሲያውቅ ሰበሰበና አባቶቻችሁ ይሰግዱ የነበረው ለማን እንደሆነ ታውቁ ነበሩ ያላቸው ጃይል ሆኖ ነበርና ህዝቡኛ እኛ እናቅም ሲሰግዱ ስላየን ነው የምንሰግደው አስቸግድቀን አሉት እንዴ ይሄው እገሌ ሀገር የተሰራው ሀውልት እገሌ ሀገር የቆመ የየሁት የዑቅ የነስር የምናምን እነዚህ እኮ ናቸው አለ ነው እንዴ ብሎ ሰው ለእነሱ መስገድ ጀመረ አላህ ስብሓንሁ ወተዓላ ከእነሱ መካከል በጣም ጠንካራ ታጋሽ አንደበተ ርቱዕ በጣም ጎበዝ ሙያ የተባለ አንድ ነገር የማይሳሳቱ ሙ የሚባሉ ሰው እየተላኩ የሚገርማቸው የሰውዬ ገና ተመላካቸው በፊት አልቃሻ ስለሆኑ ነው ሙ የተባሉት ይባላል እንደ ሁሉ ነገር ያስለቅሳቸው ነበር ያዝኑ ነበር ለሰው ይባላል ኑ መልእክተኛ ሆነው ሲመጡ ያ አላህ አበደ ሰው አንተ አናውቅህም እንዴ ማለት ጀመረ በቃ ሰው አንተ ከኛ በምን በልጠህ ነው ነብይ ነኝ የምትለው እስቲ አንተ ከኛ የበለጥክበትን አምጣ ረጅም እድሜ ነው የቆዩት የሚገርምህ አንተ አስር አመት አንድ ሀገር ላይ ተቀምጠ ግማሽ ሰው አንተን ካልተከተለ ወዲያው ነው ርትክን የምትለው ኖ ግን 950 አመት ተቀምጠው ያመነሳቸው ጋራ በጣም ትንሽ ሰዎች ናቸው በአንድ መርከብ የሚሄዱ ያውም በዚያ ጊዜ የነበረ መርከብ እንግዲህ የባህር ዳር ታንኳ የምትመስል ትሆናለች አይታወቅም። ትልቅ መርከብ መቼም እንደ ዘንድሮ ይህን ህዝቡን ሰብስቦ የሚወስድ ታንኳ መርከብ እንደማይሰሩ ነው። አሁንም አለች እየተባለ የሚነገርላት እንትን ትንሽ ነገር ናት። ይሁን እንደው አንድ ሺህ ሰው ቢሆን ሁለት ሺህ ቢሆን ብዙ ሰው እኮ አይደለም አይደል? ኑህ አለይሂ ሰላም በጣም ትንሽ ነበር ያመነላቸው ያን ያህል መጨረሻ ላይ ግን ተስፋ ሲቆርጡ ሼክ ምን አለ مكث يدعوهم إلى عبادة الله تعالى وتوحيده فيها وترك الأصنام الخمسة أيو أن يرلهم يالكوت شيخ يونو وترك الأصنام الخمسة أمست تابوتتش تابوتوتشن انديتو تابوت بلونو الصنم مالت تابوت مالت نو አይደል እነሱን እንዲተው التي كانت لهم وهي ود وسواع ويغوث ويعوق ونثر وهؤلاء الخمسة رجالا صال كان هؤلاء الخمسة رجالا صالحين سو نبروا ودا تابوت التقيروا ይላል ይሆናል ሰደባችኋቸው ይሉናል ግን እንዲህ ስንል አሁን እነዚህ እየሰደብናቸው ነው ሚስቱን በጣም ነው የሚያከብራት እንደ ጣዖት ነው የሚያከብራት ማለት ምን ማለት ነው ይጠላታል ማለት ነው ይንቃታል ማለት ነው ከሚገባው በላይ አክብሯታል ማለት ነው እገሌን ጣዖት አድርጎታል ማለት አክብሮታል ማለት ነው ግን የማይገባው ክብር ሲሰጥ ነው እንደዚያ የሚባለው ስለዚህ ወኩሉ ማዕቡድን ሲወላሂ ሰነም ከአላህ ሌላ የአምልኮት ባህሪ የተሰጠው ሁሉ ታቦት ተብሎ ይሰየማል። ታቦት እኮ ድንጋይ ነው፣ እንጨት ነው፣ አይሰደም። ምን ችግር አለው? መመለኩ ነው እኮ ያስወገዘው እንጂ ባህር ዛፍ ነው፣ ጥድ ነው፣ ዝግባ ነው። ምን ችግር አለው? ከዝግባ ጋር ጠባለ እንዲያተ ዝግባ ወደ አምላክነት ሲቀየር ግን አምላክነት የለህም ብለ ነው ስልጣኑ የምታነሳው። ልክ ሸሁም ቢመለክ መላይካ ገብርኤል ከጅብሪል ጋር ጥለባለን እኛ ከመርየም ጋር ጠባለን ከሚካኤል ጋር ግጭት የለው ሙስሊሙ ግን አምላክነት አይገባችሁ ነው ልክ እነዚህም ቢሆን የጉስ የዑቅ ነስርም ቢሆኑ የዚህ አይነት አይገባቸውም ካኑ ሪጃላን صالحين فلما ماتوا بنوا على قبورهم ووضعوا لهم تماثيل بحجة أنها تذكرهم بالله እንዲሁ እነሱ ትላልቅ ሰዎች ጠምጥመው ትላልቅ ሸኾችን ማየት አዎ የእንትናን የአህመድ አልበደዊ ፎቶግራፍ የቲጃኒ ፎቶግራፍ የምናምን እያለ በየቤቱ የሚያንጠላጠል አንዳንዱማ ደግሞ እቺ ከእንትን ፊት ለፊቷ ሲዋ ቆንጆ ሴት የምትመስለው ከኋላ ሲወት ደግሞ ፈረስ የምትመስል ምን ታደርጋለች አሁን እሷ የእሷ ፎቶግራፍ ምንድነው ጥቅሟ አጅነቢ አትሆንም ወይ ብሏል አንዱ አዲስ አበባ ኡስታዝ እቺ ሴትዮ በተለይ ለላጤዎች ላኢላሃ ከለሩ ደግሞ ጉድ ነው የተነሳው ቱርኮቹ እነዚህ ኢራኖቹ ቱርኮቹ የሚሸጥ ስዕላ ስዕል ምናምን ሰው የሚሞኝበት ነገር ይወዳሉ ቢስሚላህ ራህማን ራሂምን የወፍ አስመስለው ጽፈው አምሳ ብር ይሸጣሉ አይደል ገጻቸው አጣቁ የምን የሱለይማን ምናምን የነብዩ ጫማ የምናምን ብሎ የሆነ ስሎ በረካለው ብሎ እንደው ድሮ ወደ ጎጃም ይሸጥ ነበር ይቸረቸር ነበር መድኃኒት ነው እየተባለ ምን ሲያዝ የነብዩ ጫማ ተገዝቶ ያስሉ እስቲ ያዩ ወይ የነብዩ ጫማ ሊያስወልድ ኮስተር ብሎ ማማጥ ነው እንጂ እንግዲህ ምን ዋጋ አለው ጋሽ የጨነቀው ሰው እርጉዝ ያገባል፣ የወለደች ለምገደል ይገባላል። አንተ ቁም ነገር ከፈጣሪ ጋራ በትክክል እንጂ እንዲህ ዝም ብለህ ተልፈስፈሰ ጎን ለጎን ዳር ለዳ የሚያወጣው እያለ ሲቅ بربك عد الى ربك እኒህ ሰዎች አለ ቀብራ እንትን ቀብራቸው ላይ ቤት ሰሩና ከዚያ በኋላ ምናልባት እኒህ ሰዎች አላህን ያስታውሱናል። አዎ የአላህ ሰዎች አላህን ያስታውሳሉ፣ የታወቀ ነው። አንተ እንደው ነፍስያ ስታሸንፍ ራሱ ስብርብር አድርጎ መስጂድ ውስጥ የተቀመጠ ዓሊም ጋር ወደ ቁጭ ስትልና የእሱን ሁኔታ ስታይ የሆነ ስለ አኺራ አታስታውስም? ግን ስዕል አስቀምጦ እነዚህ ያስታውሰኛል። አይናገሩ፣ አይጋገሩ፣ ሲሰግዱ አታያቸው፣ ተገትረው ነው ያሉት። ምን ይጠቅማል? እንደውም እነሱ ናቸው የሚመለኩ ተብሎ ተቆጣ። አንድ ቤት ተቃጠለና የቲጃኒ ፎቶግራፍ ብቻ ቀራ አለ። ተጭኖት ነው አይደለም። እንግዲያው ሲፈተሽ እሺ ወረቀቱ ነው ካልተ ካልተቃጠለ ስዕል ማለት ይሄ ወረቀት አይደል ፎቶግራፍ ካልተቃጠለ እውነትም ተአምራለሁ። ሲታይ በእንትን ነው ያለው፣ በመስተዋት ነው ያለው። በመስተዋት ውስጥ ያለው ይቃጠላል። وهي ود على ووضعوا لهم تماثيل بحجة أنها تذكرهم بالله فيرغبوا في الطاعة والعمل الصالح ثم زين لهم الشيطان عبادتهم فعبدوهم فبعث الله تعالى الله سبحانه وتعالى ما نلاك نوحا رسولا فلبث فيهم ألف سنة إلا خمسين عاما ألف سنة العدول عن السنة إلى العام حتى لا يحصل التكرار في لفظ السنة ومن بلاغة الكلام طيب يدعوهم فلم يستجيبوا له يزين فدعا ربه أني مغلوب فانتصر ተሸንፍ ያለሁ በቃኝ ከዚህ በኋላ አልችልም እንዲያውም የኑህ በጣም ስለተማረሩ ዱዓ አደራረጋቸው ወደፊትም ያለው ተስፋ የለውም የሚል አባባል ነው لا تذر على الأرض من الكافرين ديارا إنك إن تذرهم يضل عبادك ولا يلد إلا فاجرا كفارا ولا يلد إلا فاجرا كفارا ወላ የሊድ ወደፊት እንኳን እኔ የሚወልዱት ከነዚህ ዘር የሚወለደው የሚጠቅመኛ የሚጠቅም አይመስልም ስለዚህ ጥረጋቸውና ሌላ ይፈጠር من يرتد منكم عن ديني فسوف يأتي الله بقوم يحبونه እናንተን አጥፍቶ አዲስ ነገር መፍጠር ይችላል እንዳለው አላህ ያንን ተግብርባቸው ነው የሚሉት እንዴት አወቁ ወደፊት ነብይ አይደሉ ገይብ እንዴት ወደፊት ያወራሉ አሉ አንተ ስንት ጠንቋይ ቁጭ ብሎ እንደው ሁለት ነገር አግኝቶ ለፊት የሚያወራለ እሳቸውማ አንድ ሺህ ዓመት ተቀምጠው የተተካካውን ትውልድ አይተውታል ስለዚህ ይኸው ከሆነ የሚቀጥለው የሚረባ አይደለም ብለው ቢናገሩ ደግሞ የተናገሩት ለማን ነው እኔ አውቄ ሌላቸው የማይሆን ከሆነ አንተ አታውቅም ስንት ፋሌ ይወለዳል ሌላቸው እኮ ይችላል አይደል እንዴ ብሏል እኮ አላህ ኢብራሂምን ተቆጥቷል ሁላቸውንም አይመለከትህም ብሏል ነብዩን አለይሂ ሰላቱ ወሰላም ምን ታውቃለህ ብሏል እኮ ችግር የለው ኑ ሲናገሩ ምን አላቸው أبشر ففتحنا أبواب السماء بماء منهمر وفجرنا الأرض عيونا فالتقل فاستجاب الله له فأنجاه أصحاب السفينة وهم المؤمنون وهلك في الطوفان زوجته وولده كنعان وسائر البشر إلا نوحا ومن معه في السفينة وكانوا قرابة الثمانين سماء بس سنت سو نبر من قمته عند شيء ሰማንያ ሰዎች ነበሩ ይባላል መቼም ቁርአንና ሐዲስ የለውም እንደ ቁጥር ብትጨምሩላቸውም አንድ ሺህ ቢደርሱም ብዙ አይደለም قرابة الثمانين سنة وخلف نوح وخلف نوحا ثلاثة أولاد هم سام وهو أبو العرب وفارس والروم وهم الجنس السامي وحام وهم وهو أبو القبط والسودان والبربر ويافث وهو أبو الترك والسقالية ويأجوج ومأجوج أنت إن يا وليد نبرنا إن يا يسمع النور ሱዳን ጋር ነህ? እሺ እሺ አይ እኔማ ወደ አረቦች አድርጎኝ ከሆነ ብዬ ነበረ። እኔ እንደው ያእጁጅና መእጁጅ ጋር ያደርጋል ብዬ ፈርቸው ነው ወልሐበሸት ሲል ያእጁጅ የእጁጅና የመእጁጅ ነገር እንዳይመጣ አልሙሂም ሶስት ሰው ነው ጥለው የሞቱት ከሶስት ልጆች ነው ከዚያ ወዲህ ያለው ሰው ኑህ ስማቸው አልአቡስታኒ የታሪክ ሰዎች እኮ ሁለተኛው የሰው ልጅ አባት የሰው ዘር የተራባው ከሳቸው ነው ይባላል። ከሳቸው ሳይሆን ያው ከሳቸው ጋር ካለው ትውልድ ነው። ሱብሃንአላህ የሚገርማችሁ ሌላው አይደለም እንስሳ እንኳን ምድር ላይ ውሃ ሲያሰምጥ ሁሉንም ነጃ ማድረግ አላስፈለገም። ዘር ዘር ብቻ ነው። ሁለት ሁለት ወንድና ሴት ወንድና ሴት ወንድና ሴት አድርጎ ሌላው ማሰላም አለ። አንዳንድ ጊዜ ፈሳድ ሲበዛ እንዲህ ያለ እርምጃ ነው አላህ የሚወስደው አኺረት ዘማንም እንደዚህ ነው ፈሳድ እንዲሁ እዚያም እዚያም እዚያም እስላምን ሲነካኩት እኔም የፈራሁት ይሄ ቂያማ ብቅ ብቅ አለው የሚለው እያሰጋኝ ያለው ምናልባትም خاص بالمشرق وخاص بالمغرب وخاص بالجزيرة العربية ሶስት በጣም ከፍተኛ ታላላቅ ስምጠቶች ይከሰታሉ አንዱ በምስራቁ ዓለም ምስራቅ ተብሎ እንግዲህ ዋና ሀገር ምስራቅና ምዕራብ ከማን ነው ከማን ነው የሚወሰደው ምስራቁ ዓለም ምዕራቡ ዓለም የሚባለው ከየት ነው? ከኢትዮጵያ ነው? ከአዲስ አበባ ከአዲስ አበባ መዘጋጃ ቤት ወይ ከኒውዮርክ አይደለም፣ ከመካ ለምን መካ ነው ኡም አልቁራ ወሊቱንዚራ ኡም አልቁራ ወመን ሐውለሃ። መካ እኮ የመንደሮቹ እናት ነች፣ ዋና ሀገር ነች። ትላልቁም ሰዎች እዚህ ነው የመጡት። የመጀመሪያው ከላይ ከጀነት ውረድ የተባሉት ሰውዬ እዚህ ነው የመጡት፣ እዚሁ ሀገር ነው እውነት ይሁን አይሁን አላውቅም እንጂ እዚህ እኮ አያታቸው አቀብራለ እየተባለ ይወራል። ታዲያ የዚያ ጊዜ ሲገርቅ የስደው ነበር ማን ነው እንዴት ሆነ እያልን ነው። እኛ ደግሞ ተበርቋል። እዚሁ አካባቢ ሆኑ ከተባለ ኑህም እዚሁ ከተላኩ ገርቅ ሆነ ከተባለ ጋራ ሁሉ ውሃ በውሃ ሆኗል። ከዕባስ ተነሳ ተባለ። ከዕባ ወደ ላይ ተነሳና ወጥቷል አሉ። ጠይብ የሰዎችስ መቃብር እንዴት ሆነ? ስለዚህ ጠርጥር አሉ ሸወሌ ጠርጥር የዚያን ጊዜ የነበረው ሰው የነበረበት ዓለም ስለዚህ ሐዋዚ ካሉ ሰው አለ ማለት ነው ዘበር ቀብሩ ላይ ተወርቋል አንዳንዶቹ የሚሉት የሆነች መንደር ናት እዚያ ነው አሉ ላ እዚያ ተሆነ እዚያ ታች ለምን ሄዱ ታዲያ አሁን ያለው እዚያ ጁዲ የሚባለው ሀገር ላይ ጁዲ እኮ የታወቀ ነው አላኩልን እንግዲህ የታሪክ ነገር ቁርአን የሚያስፈልገው ቦታ ሲሆን ይነግራል፣ መንደሩን ሳይቀር ይነግራል። ሳያስፈልግ ሲቀር ግን ታሪኩን ነው የሚነግረው። እንዲህ ያለ ክስተት ተከስቶ ነበር ነው የሚለው። ፈአኸዘሁም ጡፋን ወሁም ዛሊሙን ሊአንፉሲህም ቢሽርክ። የሚገርመው ልጃቸውና ሚስታቸው አብረው መግባታቸው ልጃቸውን በተለይ በጣም ተለማመጡት። ያ ቡነይ የርከብ መዓና መርከብ ከወጡ በኋላ እንኳን ዋው እየፈሰሰ መርከብ ገብተው ከፍተው ግቡ ተሳፈሩ ችግር እየመጣ ነው እባክህ እሱም ውሃው እንደመጣ እያየ ነው እኮ ለማምለጥ እየሮጠ ነው ጋራ ሊወጣ ነዋ ላይ ሆኖ ሊመለከት ማንም ሲሰምጥ አረ ለራስህ አድን እንጂ ሽማግሌው ሩጠህ ማታመልጠው እኔ ስራሴን እከታተላለሁ ጋራ ነው ወጣል ሰአዊ ኢላ ጀበሊን يعصمني من الماء ከዚያስ ፈሒለ በይነሁም በማዕከላቸው አባትና እናት እንዲህ አይናቸው እያዩ ውሃ ሲገባዩት ምን ያደርጉታል? ጠየቁት አላህን ልዩ ቤተሰቦችህን ብለኸኝ አልነበረም እንደ አሳ ጎርጓሪ ዘንዶ ያወጣል ልጅ አይደለም እኮ አላቸው አላህ ምን ሆነ ማለት ነው ልጅ አይደለም ማለት ልጃቸው አይደለም በተከተል ልጅ አይባልም ማለት ነው ዝም ብሎ መውለድ ቋንቋ ነው መወለድ ቋንቋ ነው ነው ነገሩ ትክክል ልጅና አባትና ልጅ የሚያረገው ወንድምና እህት የሚያረገው ባልና ሚስት የሚያስብለው የኢስላም ተግባር ላይ ሲገናኙ ብቻ ነው አለበለዚያ ደባሎች ናቸው ማለት ነው إنه ليس من أهلك آية للعالمين أدرقناها الله وجعلناها آية للعالمين لا لم تعمر أدرقناها حادثة الطوفان ومنها السفينة ومكث تلك المدة ومكث تلك المدة الطويلة مع قلة المستجيبين الله سبحانه وتعالى نبياتين بتلاقي سوى تشيل اللي أستمر اندنبرا ندبر لكم የተጠቀመ ይጠቀማል፣ ያልተጠቀመ መልእክት የመጣለት ሁሉ ይጠቀማል ማለት አይደለም። ለኑህ አለይሂ ሰላም ያን ያህል ከለፈ ከመልፋታቸው ጋር ታዟቸው የነበረ ሰው በጣም ትንሽ እንደሆነ ያመለክታል። አላህ Wa Ta'ala ግፈኞችን ለተወሰነ ጊዜ ቢሰጣቸውም ጊዜ የሚሰጣቸው ለአንድያው ሊተዋቸው አለመሆኑን ያመለክተናል ይላል።